አይደለም። በሪዋየት ኢብኑ አባስ ቃለ ሰከን ወዐድይ እብኑ ዘይድ ያ ሙሐመድ ما نعلم أن الله أنزل على بشر من شيء ما نعلم أن الله أنزل على بشر من شيء بعد موسى وش ناتشو نبيو عليه الصلاة والسلام متو رسول لن يبله بمتلو يا محمد ما من كبدنا الألو سكن عدي بن زيد የሚባሉ ሰዎች ግለሰቦች ናቸው መጥተው እኛ ከነቢዩላ ሙሳ በኋላ ነቢይ ነህ ብሎ ቁርአንን ያወረደበትን የሰው ልጅ አላወቅንም ሲሉ ይሄን ቁርአን አያ ነቢዩ ላይ አወረደ። ኢና አውሀይና ኢለይክ ከማ አውሀይና ኢላ ኑህን ወነቢይነ ሚን ባዕድ ያ ሙሐመድ ወህይን ስናወርድ ካንተ በፊት የነበሩ ትውልዶች በነቢዩላህ ኑህ ላይ ከነቢዩላህ ኑህ በኋላም ባሉት አንቢያዎች ረሱልነትን እንዳወረድን እንደላክን ሁሉ ወህይ እንዳወረድን ሁሉ አንተንም ነቢይ አድርገን ረሱል አድርገን ልከናል ይላል። ወአውሀይና ኢላ ኢብራሂም ወኢስማኢለ ወኢስሐቅ ወያዕቁበ ወለአስባጥ ይላል። ምን የሚገርምና የሚደንቅ ነገር አለ ማለት ነው። አሁን ስማቸው እዚህ ጋር በተዘረዘሩ አንቢያዎች ሩስሎች ላይ ሁሉ ወህ አውርደን ነቢያቶች አንቢያዎች አድርገናቸዋልና ይላል። ንቡዋ አላሁ ስብሓነሁ ወተዓላ እነዚህን አንቢያዎች ስልክ መጨረሻ ላይ ስም ዝርዝራቸውን የሁላቸውንም ቆጥሮስ ጠርቶ ዋቴና ዳውድ ዘቡረ ይላል። ለዳውድ ዘቡር የሚባል ኪታብ ሰጥተናል። ለሙሳ ተውራትን፣ ለኢሳ እንጂልን፣ ለነቢዩ መሐመድ ቁርአንን እንደሰጠ ማለት ነው። ዋተይና ዳውደ ዘቡረ ሲባል ዘቡር ከሌላ ኩቱቦች ትንሽ ለየት የሚያደርገው አንዳንድ ሙፈስሮች ሲናገሩ ሂከሙን ወአህካም ብቻ ነው ያለበት ይላል። እንደ ሌሎቹ ህግና ደንብ ብዙም የለውም። ታሪኮች፣ ሂክማዎች አሉበት። ለነቢዩላህ ዳውድ ዘቡርን የሰጠው ይላል። ወሩሱላን ቀድ ቀሰስናሁም አለይከ ሚን ቀብሉ ከዚህ ሱራ በፊት ያ ሙሐመድ ልክ እንዳንተው ሩስሎች አድርገን የላክናቸውና ረሱልነታቸውን ያሳወቅንና የነገርናቸውም አሉ ይላል። ወሩስለን ለም ነቅሱሱም አለይክ ያልነገርንህና ያላሳወቅንህ ሩስሎችም አሉ ሌላዎችም ይላል። ወከለመ አላሁ ሙሳ ተክሊማ አላሁ ስብሓነ ወተዓላ በራሱ ፈድል ሙሳን እንግዲህ ከሌሎቹ ለየት ያደረገው ቢዱን ዋሲጣ እራሱ አነጋግሯቸዋል። ዑለማዎች ጋር አንዳንድ ሙፈስሮች ጋር ኪላፍ አለ። በአደደል አንቢያ አደደል አንቢያ ወልሙርሰሊን በመሽሁር የሚታወቀው በአባዘር ባወራው ሪዋያ ሚአቱ አልፊን ወአርባዓቱን ወእሽሩነ አልፋ አሉ ነቢዩ አለይሂ ሰላቱ ወሰላም። አባዘር የሚባል ሰሃባ አንዴ ነቢዩን ጠየቃቸው ይባላል። ምን ብሎ ይጠይቃቸዋል? ከሚል አንቢያው አንቢያዎች አላህ በየትውልዱ በየትውልዱ የምልካቸው አንቢያዎች ቁጥራቸው ምን ያህል ነው ለመሆኑ? ስንት ናቸው ብሎ ሰሃባ አባዘር ጠየቃቸው ይባላል። ነቢዩ አለይሂ ሰላቱ ሰላም ሚአቱ አልፊን ወአርባአቱን ወእሽሩን አልፋ አሉ። አንድ መቶ ሀያ አራት ሺህ አንቢያዎች ናቸው በየትውልዱ በየትውልዱ አስፈላጊነቱ የተላኩት ብለው ለአባዘር ነገሩት። አባዘር ይህን ካሉት በኋላ ነቢዩ አለይሂ ሰላቱ ሰላም ቁልቱ ያ ረሱልላህ ከሚን ሩሱሉ ሚንሁም ሳ ከነዚህ ውስጥ ምን ያህሎቹ ናቸው? ብሎ ስጠይቃቸው ሰላስሚያ ወሰላሰተ አሸራ ጀሙን ገፊር ሶስት መቶ አስራ ሶስት ሺህ ምስሎች ናቸው። በአንዳንድ ሪዋያ 315 ሺህ የሚል ሪዋያም አለ። ሪዋያ ትንሽ ወረድ ይላል እንጂ። ስለዚህ እነዚህን ሁሉ ሩሱሎች አንቢያዎች እንደየአስፈላጊነቱ አላሁ ስብሓነሁ ወተዓላ ልኳል። አንተ ብቻ ነቢይ አይደለህም፣ አንተ ብቻ ረሱል አይደለህም። ከአንተም በፊት መሰል አንቢያዎችን ሩስሎችን አውርደናል፣ ወይ አውርደንላቸዋል። ለረሱልነት በነቢይነት በረሱልነት ማዕረግ ልከናቸዋል ይላል አላሁ ስብሓነሁ ወተዓላ። ከዛ በመቀጠል ሩሱሎችን ስልክ አላህ ዝም ብሎም አይደለም። ሩሱለን ሙበሽሪነ ወሙንድሪን ይላል። ሩሱሎችን ታዘው ትእዛዝን ተቀብለው ኸይረኛ ለሆኑትና መልካም ለሚሰሩት በጀነት የሚያበስሩ ለአፈንጋጮች ደግሞ ከፍተኛ ማስጠንቀቂያ የሚሰጡ አዛበን አሊም አለህ ብለው ትቀጣለህ በኋላ እጅ ብለው የሚገልጹ يمي أستمرو رسولو چنو يلاكنو يلال الله سبحانه وتعالى وده خلقو عند يتولدو عند يتولدو أنبياءو چننا رسولو چن الله سبحانه وتعالى سلك لألا يكون للناس على الله حجة بعد الرسول يسو ليش درقنا الله حجة لأساتانو رسول ساتلك رسول ساتلك ሐላልና ሐራምን የሚያሳውቀን የሚያስተምረንን ሳትልክ ያንተን ኢላህነት የሚነግረን የሚያስተምረንን ሳትልክ ተውሂድን የሚያስተምረን ሳይኖር እንዴት ትቀጣናለህ የሚሉትን ሁጃ ለማሳጣት ነው። አላህ ሱብሓነሁ ወተዓላ ሩስሎችን አንቢያዎችን በየጊዜው ይልክ የነበረው ወካነ አላሁ አዚዘን ሐኪማ አላሁ ስብሓነ ወተዓላ በሚሰራው ስራ ሁሉ ጥበቡ የተሟላ ጌታ አላህ ነው። لكن الله يشهد بما أنزل إليك። አንዳንድ ሰዎች يا محمد ያንተን ንቡዋ ባይቀበሉም ቢያስዋሹም አላህ ግን ረሱል አድርጎ ስልክህ ለምስክርነት ራሱና ራሱ በቂ ነው። በምስክርነት ያረጋግጥልሃል ራሱ ይላቸዋል። ሃዛ ተስሊየተን ሊረሱልላሂ ሰለላሁ ዐለይሂ ወሰለም ትልቁ የሆነ ማጽናኛ ነው። ነቢዩን እያጽናና ለዛም ወሂና ቁርአን አውርዶ አንተን ነቢይና ትክክለኛ ነቢይ ነህ ብሎ ሲል አንዘለሁ ቢዕልሚሂ ወልመላኢከቱ የሻሃዱን አለ አላህ ስብሓነ ወተዓላ። ወሂን ሲያወርድ ቁርአንን አንተ ነብይን ነቢይ ነህ ብለው የቁርአንን ማዕረግ ሙዕጂዛ አሟልቶ ስልክ ሲሰጥህ ያንን ምስጢርና ህግና ደንቡን ማንም አያውቀው እራሱ ብቻ በሚያውቀው ስልትና እውቀት ወልመላእክቱ የሻሃዱን በዚሁ መልኩ መላእኮችም ያረጋግጡልሃል ይላሉ አላሁ ሱብሓነሁ ወተዓላ ነቢይ መሆንህን ረሱል መሆንህን አላህና መላኢካዎች ያረጋግጡ ሁላ በቂና በቂ ነው ይላል። ወከፋ ቢላሂ ሸሂዳ የአላሁ ስብሓነ ወተዓላ ምስክርነት ከምንም ነገር ምስክርነት በላይ ከምንም ምስክርነት በላይ በቂና በቂ ነው ይላል አላሁ ስብሓነ ወተዓላ። إن الذين كفروا وصدوا عن سبيل الله قد دلوا دلالا بعيدا إلى النزا የከፈሩ ሰዎች ከዲን እስላምና ከሐቅ ያፈነገጡ ሰዎች ራሳቸው መክፈራቸውና ራሳቸው ለዲን እስላም ለሐቅ ለቁርአን ጀርባ መስጠታቸው ማፈንገጣቸው ሳያንስ ወሰዱ አን ሰቢልላህ ሰዎችም ሐቅና ዲንን አውቀው እንዳይገቡ ለሰዎችም እንቅፋት የሚሆኑ አለ ቀደሉ ደላላን በዒዳ የጠመሙት ጥመት ጥልቀት ያለው ርቀት ያለውን ጥመት ነው የጠመሙት ይላል። እነዚህን ሰዎች በይነል ኩፍር ወልመዓሲ የሰባሰቡትን ሰዎች ትልቅ ወንጀል ነው። አንደኛ ራሳቸው ከፍረዋል። ሁለተኛ ወደ ሀቅና ወደ ዲን የሚገቡ ለሚገቡ ሰዎችም እንቅፋት የሆኑ ናቸው። ስለዚህ ለም የኩን ላሁ ሊየግፊረ ለሁም ወላ ሊያህዲሁም ጠሪቃ መግፍራም አይሰጣቸውም። እነዚህን ሰዎች ወደ ትክክለኛና ወደ ጀነት ሊያመራቸው የሚችለውን መንገድ አያመላክታቸውም ይላል። ኢላ ጠሪቀ ጀሃነም ኻሊዲነ ፊሃ አበዳ። አላሁ ስብሓነሁ ወተዓላ ለእንደዚህ አይነት ለሀቅ ጀርባ የሚሰጡ ከሀቅ አፈንጋጭ ለሆኑ ሰዎች ምናልባት የሚመራቸውና የሚያመላክታቸው መንገድ ቢኖር ወዳዘነበሉበት የሚያመራቸው መንገድ ቢኖር ኢላ ጠሪቀ ጀሀነም ኻሊዲነ ፊሃ አበዳ ወደ ጀሃነምና ወዳዘነበሉበት መንገድ ያመራቸዋል፣ እዛውም ዘውታሪ ይሆናሉ ይላል አላሁ ሱብሓነሁ ወተዓላ። ወካነ ዛሊካ አለላህ የሲራ እንደዚህ አይነት ለሐቅና ለዲን ለቁርአን አፈንጋጭ የሆኑትን ሰዎች ጀሃነም ውስጥ ዘውታሪ ማድረግ ለአላህ በጣም ተራ በጣም ቀላል ነገር ነው ይላል ጌታ አላሁ ስብሓነ ወተዓላ ያ አዩሃ ናሱ ቀድ ጃአኩም ረሱሉ ቢልሐቅ ምን ረቢኩም ይላል الله سبحانه وتعالى يتموالا شريعان يتموالا هجنا لا يزولاتشو يمتا رسول تلقو اللاتشوال فآمنوا خيرا لكم السنة كتلو با الله سبحانه وتعالى السبب ميسات آتشو من مريانا دنب ما مناتشو يتشاليهون اللاتشوال إلى أي صدقوا ما جاءكم من عند ربكم የኩኑል ኢማኑ ኸይረን ለኩም ማለት ነው። ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወልአርድ የሰው ልጅ ኢማን መያዙም ለራሱ ነው፣ ለአላህ ሊጠቅም አይችልም። መክፈሩም የሚጎዳው ራሱን ነው፣ አላህንም አይጎዳም። በአላህ ላይ የሚያመጣ ነገር የለም። بدينو ليم من ما درس إيمان يازو محمد تكتلو فآمنوا خيرا لكم سي لأن أنت ملكام نو من الله تشوهال مالت إنجي لا اللهم بتكفروا بتافنقطوا فإن لله ما في السماوات والأرض سنت نقرأ له لأ الله بسماوات በምድር ውስጥ ይህ ሁሉ ሚልከን ወኸልቀን ወአቢዳ ይላሉ ሙፈስሮች። በባርነትም በሱ ስር ነው። ፈጣሪው ጌታም አላህ ራሱ ነው። ለየትኛው ጉድለቱ ነው የሰው ልጆችን ኢማንና እምነት የሚፈልገው?